الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه كبراننا كبرات زار ان شاء الله تعالى كبلغ المرام من ادله الاحكام في كتاب الزكاه نعلن مسلين الساسات رقم الحديث አምስት መቶ ይለኛል ትክክል ሐጅ ነን طيب في كتاب الحج نن قروا قروا ما تنكروا بارك الله فيكم السلام عليكم ورحمه الله وبركاته استاذنا مرحبا كون دنا مت وعن عائشه رضي الله عنها قالت كنت طيب رسول الله صلى الله عليه وسلم لإحرامه قبل أن يحرم ولحله قبل أن يطوف بالبيت متفق عليه <coughs> طيب وعن عائشة رضي الله عنها قالت كنت أطيب رسول الله صلى الله عليه وسلم لإحرامه قبل أن يحرم ولحله قبل أن يطوف بالبيت متفق عليه عائشة ናቸው የነብዩ አለይሂ ሰላቱ ወሰላም ባለቤት ናቸው ኡሙል ሙእሚኒን ይባላሉ ወይም ኡሙ አብዱላህ ይባላሉ ባይወልዱም በአብዱላህ ተጠርተዋል እናሳቸው ምናሉ ቃለት አለች ወይም አሉ እንላለን ኩንቱ ጠይቡ ረሱላህ ነብያችንን ሽቶ ቀባቸው ነበር ጠይቡ ማለት ያው አሳምራቸው ነበር አሻተታቸው ነበር ማለት ሽቶ ቀባቸው ነበር ነው ባጭሩ መቸ ለኢህራሚሂ ሐጅ ኢህራም ሊያደርጉ ሲፈልጉ ባይሆን ቀብላ ይحرم ነው ኢህራሙን ሳያደርጉት ነው ከኢህራም በኋላ ሽቶ መቀባት ቅጣት አለው ስለዚህ ቀብላ ይحرم ኢህራም ከማድረጋቸው በፊት ገላቸውን ታጥበው ለበይክ اللهم ዑምረተን ከማለታቸው በፊት ሰውነታቸውን ነው ልብሱም ያ የኢህራሙ ልብስ አይቀባም ተቀባባቸው ነበረ ወሊህሊሂ ዑምራም ሆን ሐጅ ሰርተው ሲፈጽሙ ሲጨርሱ ደግሞ ሲፈቱ ማለት ነው ወሊህሊሂ ለመፈታት ሲያስቡም قبل ان يطوف بالبيت مات بيت اللهم ከመጎብኘታቸው በፊት ጧፈ ሩክን የሚባል ጧፈ አዚያራ የሚባል ሚና ጠጠር ወሩረን የመጀመሪያው ቀን ያድቀን ከጨረስን በኋላ ሽቶ መቀባት እንችላለን ጸጉር መላጨት ማረድ ይቻላል የዛን ቀንም ሽቶ ቀባቸው ነበረ ጧፈ ዚያራውን እንኳን ሳይጨርሱ ማለት ነው بعد بعد ጧፍማ ምን ጊዜም ይቻላል ከጧፈ ሩክን ወይም ከጧፈል ጧፈ ዚያራ ይባላል ከሱ በፊት ጣጣር ወርውረው የሚታረደው ካረዱ በኋላ ያው ትንሽኛው መፈታ ተፈታውልና ቀባቸው ነበር ነው የምትለው متفقون عليه አሁን እዚህ ጋር ምን ረዳው ምንድነው ኢህራም ከማድረጋችን በፊት ሽቶ መቀባት ጥሩ ነው ኋላ ቢያለበን እንኳን የዛ ቀድመን የተቀባነው ሽቶ ያገለግላል ማለት ነው ሙህሪም የሆነ ሰው ሽቶ መቀባት ነው እንጂ ክልክሉ ቀደም ብሎ የተቀባው ሽቶ አብሮ ቢቀ ቢቆይ ችግር የለው ልብሱን ብቻ እንዳይነካው ብለዋል hatta እንደው ልብሱን ቢሆን ቀድሞ የነካው ቢቀር ይሄን ያህል የሚያስቸግር አይደለም ብቻ ሁን ብሎ አይቀባው እንጂ ልብሱን ሌላው كأن ينظر الى وبيض መስለኪ في مفرق رسول الله صلى الله عليه وسلم وهو محرم ትላለች ቀድሜ የቀባኋቸው ሽቶ እያብረቀረቀ ከኢህራም በኋላ አሁን ማያቸው ይመስለኛል ነበር አይሻ ስለዚህ ሽቶ ቀድሞ የተቀባው ሽቶ ቢቆይ ችግር የለውም ከኢህራም በኋላ ግን እንዳይቀባ ነው የምንለው ሌላው ሽቶን በፊት መቀባትም ሆነ ሲፈቱም ጠጠር ከወረወሩ በኋላ ያይድ ጧፈል ጧፈ ዚያራው ባይደረግ እንኳን ይቻላል ነው ሴት መገናኘት ብቻ የሚከለከለው በዛ ሰዓት ሌላው يؤخذ من تطيبه عند الاحرام وتطيبه بعد التحلل تحريم الطيب اثناء الاحرام احرام ላይ ያሉ መቀባት ግን حرام መሆኑን ያሳያል وعليه الاجماع አንድነት ድምጽም አለ እንደውም فهو من محظورات الاحرام احرام ላይ ሆኖ መቀባት ከሚከለከሉት ሀጅ ላይ ወይም ዑምራ ላይ ከሚከለከሉ ነገሮች አንዱ ነው ማለት ነው ቀጥሉ وعن وعن عثمان بن عفان رضي الله تعالى عنه أن الرسول الله صلى الله عليه وسلم قال لا ينكح المحرم ولا ينكح ولا يخطب رواه مسلم طيب ሙህሪም የሆነ ሰው ከሚከለከላቸው ደግሞ አሁን ቅድም የተፈቀደውን የነገሩን ከሚከለከላቸው ደግሞ ያሁኑ ሐዲስ ነግረናል وعن عثمان بن عفان رضي الله عنه أن رسول الله صلى الله عليه وسلم قال لا ينكح المحرم ولا ينكح ولا يخطب ዑስማን ኢብኑ አፋን ታዋቂው ሶስተኛው ኸሊፋ ናቸው የነብዩ አለይሂ ሰላቱ ወሰለም አማች ይባላሉ ወይም ዙኑረይን በመባል የሚታወቁ ነብያችን ትልቋን ልጃቸውን ሰጡት ሰጥቷቸው ሞተችባቸው ሩቅያ ከዛው ሙኹሱ ምን አግብተዋ? ስለዚህ ዙኑረይን አሏቸው የሁለት ኑር ባለቤት ማለት ነው እሳቸው ምን አሉ አነ ረሱላህ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ ቃለ አሉ ላ ينكح المحرم ኢህራም ላይ ያለ ሰው ኒካህ ማሰር የለበትም ማግባት የለበትም ሴቷም ሆነች ወንዱ ወላ ينكح ማለት ደግሞ ወላ ينكح ይላል ወላ ينكح ቢጥሩ ማጋባትም የለበትም ነው ላ ينكح متعدي ያጎን ነው ለሰው መዳር የለበትም ለራሱ ማግባት የለበትም ወላ يخطب ማጨትም የለበትም ሁሉም የተከለከለ ነው طيب لا ينكح لا ينكح بنفسه በራሱ ማግባት የለበትም ራሱን ከማሰር የለበትም ማለት ነው ولا ينكح ካለ ولا ينكح بضم الياء مبني للمجهول እያለ ነው አይ لا ينكحه غيره ማለት ነው ሌላ ሰው ሊያጋባው አይገባም لا ينكحه ራሱ ሊያገባ አይችልም ولا ينكح ሌላ ሰው ሊድረው አይገባም ማለት ነው ولا يخطب ሊያጭም አይገባም ነው ሊያጭም አይሆንም ነው ስለዚህ ላይንኪሁ ላይንኪሁም ተብሎ ተቀርቷል ላይንኪሁ ሌላ ነው ያጋባ ላይንኪሁ ራሱ ያግባ ወላይንኪሁ ሌላ ሰው ሊያጋባውም አይገባም ወላ ይخطቡ ሊያጭም አይገባም ወላ ይخطማ ኹጥባ ጁሙዓ እንደመሰጅ ኺጥባ ምን الخطባ ነው ከማጨት የተወሰደ ነው ጠለቡ ዘዋጅ المرأة من نفسها ላግባሽ ብሎ መጠይቅ ማጨትም የለበትም ማለት ነው ስለዚህ አሁን ምን አገኘን ኢህራም ላይ እያለ ነው አሁን እዚህ ጋር ሰዎች የማይለዩት ነገር አለ ከኢትዮጵያ ኡምራ ኢህራም አጎ መጣ ኡምራውን ሰቶ ተፈታ ሐጅ ኢህራም እስከሚያደርግ ሙህሪም አይባልም ጨርሶ ተፈቷል ኢህራም ላይ ያለ ግን ኡምራውን ሳይፈታ ወይም ሐጅ ሳይፈታ ማግባት ማጋባት ሊያጋቡት ሊያጭ አይፈቀድም ወንድም ይሁን ሴት እ ሰው ሊያገባ አይገባም እሱም ለሌላ ሰው ሊያስር አይገባም ማለት እንግዲህ ምስክር መሆኑም ዛው ሊካተት ይችላል ሰዋውን ካነ ወልየን የሴቷ ሐራፊ የሚሆን ተወካይ የሚሆን አይቻልም ማለት ነው ማጨቱም እንደዚሁ ያው የጋብቻ የምን የዘፈን ዳርዳር እስክታ የሚባለው ማጨትም ያው ከጋብቻ ጋር የተያያዘ ስለሆነ አንድ ነው ማለት ነው ሌላ አንድ ሐዲስ አለ እዚህ ጋር ያንን ሐዲስ ሲነገራችሁ እንዳይቃረንባችሁ ልታውቁት የሚገባ ማለት ነው ምን ይላል ያ ሐዲስ አንነ ነብዩ ሰለላሁ ዐለይሂ ወሰለም ተዘወጀ መይሙነተ وهو محرم ይላል وبنى بها وهو حلال ምን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም መይሙና ሚስታቸውን ሙህሪም ሆነው አገቧት ይላል ይህ ሐዲስ ሐዲሱ ቡኻሪ ሙስሊም ያለ ሐዲስ ነው ወበና ቢሃ ግንኙነት አድርገዋታል ወሆ ሐላሉን ሐላል ሆነው ከኢህራም ወጥተው ማለት ነው ስለዚህ የቅድሙ ከለከለ አይሆንም ማለት አሁን ደግሞ እሳቸው አገቡ ይያለን ነው ለሳቸው ይፈቀዳል ለሌላው አይፈቀድም እንበለው እንዴ እንደዛ ያሲዝ ነበረ ነገር ግን እሳቸው ሀጅ ላይ ለሳቸው የሚፈቀድ ለሌላው የማይፈቀድ የሚባል ነገር የለም ጋብቻ ላይ ብቻ ነው ሳቸው ከአራት በላይ ማግባት ተፈቅዶላቸዋል ሌላው አልተፈቀደም እንጂ ሀጅ ስራ ላይ ሁሉም አንድ ነው ሶላት ላይ ያው አንድ ነው ሳቸው የሚለዩበት ያው የማይለዩበት ነገር የለም ስለዚህ በምን እናስማማው ይሄን ሐዲስ የቅድሙን የሚቀርን ሐዲስ ነው ضعيف ነው እንዳንለው ሰሂህ ነው ይሄ ቅድም የቀራ ነው ሙስሊም ነው ምን እናድርገው ትርጉም ይሰጠው ትርጉሙ ምን የሚል ነው አን ነብይ ሰለላሁ ዐለይሂ ወሰለም ተዘወጀ መይሙነተ ወሆ ሙህሪሙን ማለት ሙህሪም ሆኖ ማለት ሳይሆን حرم ውስጥ ሆኖ ማለት ነው ከሐረም ክልል ግቢ ሆነው ማለት እንጂ ኢህራም አድርገዋል ማለት አይደለም ከተፈቱ በኋላ ወበና ቢሃ ወሆ ሐላሉን ማለት ያው ሐላል ሆኖ አገባ ተገናኙት ችግር የለም የሚጋጭ አይደለም ስለዚህ በግልጽ ግልጽ ነገር ነው ማለት ነው የተሳምተው ሐዲሱ قاتلوا وعن أبي قتادة الأنصاري رضي الله عنه في قصة سيده الحمار الوحشية وهو غير محرم قال فقال رسول الله صلى الله عليه وسلم لأصحابه وكانوا محرمين هل منكم أحد أمره أو أشار إليه بشيء قالوا لا قال فكلوا ما بقي من لحمه اتفق عليه وعن أبي قتادة الأنصاري رضي الله عنه في قصة صيده الحمار الوحشية وهو غير محرم قال فقال رسول صلى الله عليه وسلم لأصحابه وكانوا محرمين هل منكم أحد أمره أو أشار إليه بشيء قالوا لا قال فكلوا ما بقي من لحمه متفق عليه አሁን ደግሞ ሐጅ ላይ ያለ ሰው የሚታደንን አውሬ ማደን ክልክል ነው ሊለን ነው አቡ ቀታደ አንሳሪ ከተባለው ሱሐቢ ሲዘገብ في قصه سيده ማስ የማደኑን ታሪክ ሲናገር አደነው አልሐል ወህሽየ የዱር አህያ ይሄ ዜብራ የሚባሉ የሉም የዱር አህዮች ይባላሉ ይሄ ለማደው አህያ አይበላም حرام ነው የዱር አህዮች የሚባሉ ዜብራዎች ግን ይበላሉ እነሱ እሱን በማደኑ የነበረውን ታሪክ ሲነግረን ወሆ አቡ ቀታዳ ሙህሪምን ሙህሪም አልነበረም በኡምራም ሆነ በሐጅ ኢህራም ላይ የገባ ሰው አልነበረም አድኖ አመጣው አድኖ አመጣና ብሎ አለ ሱሐቦች እንዴት እንዴት እንበላለን እኛ ሐጅ ላይ ሆነናል فقال رسول الله صلى الله عليه وسلم ነብያችን አሉ ለአስሐቢ ለባልደረቦች ይቋቸው ወካኑ ነበሩ ባልደረቡ ሙህሪሚን ኢህራም ላይ ነበሩ حال منكم حال منكم احد امره አቡ ቀሳዳ ሲያድን ሄድና ደንልን ብሎ የራከው ሰው አለ ወይ ያዘዘው ሰው አለ ላ አው አሻረ ኢለይህ ቢሸይ ወይም ነው በዛ አይደለ በዛ አይደለ አውሬው በዛ በዛ ቀደሞ በዛ ሩጥ እያለ ያመላከታለው ያሉ ቃሉ ላ በጭራሽ አሏቸው ያመላከተም የለም ያዘዘውም የለም በራሱ ሄዶ አድኖ ነው የመጣው قال فكلوا ما بقى من لحمي እንግዳውስ የቀረውን ስጋ ብሉት ጨርሱት አሉ ያው ፊትም ያወሱ በልቶለታል ይመስላል የቀረው ስጋ ነበርና እንኩ ብሉ ስላቸው ነው እንግዲህ እንዴት እንበላለን ሳንጠይቅ ያሉት ነብያችን ነብያችን ሲጠየቁ ደግሞ አዛችሁታል አላዘዝነውም አግዛችሁታል አመላክታችሁታል አላመላከትንም አላገዝንም በራሱ አድኖ በራሱ ይዞ መጣ እንግዳውስ ብሩ አሉ አሁን ኢህራም ላይ ያለ ሰው ማደን አይፈቀድለትም መተባበርና ማገዝም የሚያድነውን ሰው አይፈቀድለትም ሰው አድኖ ያመጣውን ግን መብላት ይፈቀድለታል ቂሳው ረጅም ነው ኢህራም ላይ ያሉ ሰዎች ማደን እንደማይቻል ያውቃሉ ስለዚህ አውሬውን አይተውት ነበር አጋጣሚ እነሱ አውሬውን ሲያዩት ያው መናገርም መተባበር ነው ዝም አሉ ግን አውሬውን እያዩ አቡቀታዳን እያዩ ይስቃሉ ዝም ብለው መቼም ቢያዩ ይሄን አውሬ አይለቀውም ብለው ማለት ነው ሲሳሳቁ ዘወር ሲል ያን ነገር ያያል ከዛ ራውጦ ገደለው አድኖ አመጣው ማለት ነው ከዛ በኋላ እንግዲህ እነሱ እንብላ እንብላ ተባብለው ነብዩ መጠየቅ አለብን ብለው ሲጠይቁ ያገዘው የተባበረው ያሳየው ሰው ከሌለ ብሉ አሏቸው ነው ቀጥሉ وعن السعد بن جسامة الليثي رضي الله عنه أنه أهل رسول الله صلى الله عليه وسلم حمارا وحشيا وهو بالأبواء أو بالبنان فرده عليه وقال إنا لم نرد إنا لم نرده عليك إلا أنا هرم متفق عليه وعن الصعب بن جثامة الليثي رضي الله عنه أنه أهدى لرسول الله صلى الله عليه وسلم حمارا وحشيا وهو بالأبواء أو بودان فرده عليه وقال إنا لم نرده عليك إلا أن حرم متفق عليه ሁለቱ ሐዲሶች ተመሳሳይ ናቸው በአንድ በኩል ይቃረናሉ እንዲስማሙ ነው ባንድ የሚያመጧቸው አሷብ ኢብኑ ጀሳማ የተባለው ለይሲ ነው ለይሲ ማለት ለይሲ ኢብኑ በክር የሚባል ቀቢላ ነው የዛ ዘር ነው ማለት ነው ኪናና ኢብኑ ኹዘይማ ውስጥ የሚገባ ነው ዙሮ ዙሮ አድና ውስጥ ይገባል አነሁ እሱ አህዳ ሰጠ ለረሱልላህ ሰለላሁ ዐለይሂ ወሰለም ለነብያችን ሒማረን ወህሽያ የዱር አህያ ወይም ዜብራ ምንላቸውን አምጥቶ ሰጣ ወሆነ ብያችን ቢልአብዋይ አብዋ የሚባል ቦታ ቦታ ላይ ነበሩ ወይም አው ቢወዳን ወዳን የሚባል ቦታ ላይ ባሉበት አምጥቶ ሰጣቸው ይበላሉ ብሎ እሳቸው ደግሞ ፈረደሁ አለይ መለሱበት ሲመልሱት አንድ ሰው ሀዲያ ሰጥቶ ሲመለስበት እንዴት ነው ደስ የሚለው አይደል ቅር ነው የሚለውና ቅር አለው ሰውየው ቅር እንዳይለው እሳቸው ማስተዛዘኛ ወቃለ አሉት እና እኛ ለም ነርደሁ አለይከ ባንተ ላይ አልመለስንብህም ስጦታህን አንቀበልም አላልንም ኢላ አና ሁሩሙን ኢህራም ላይ ስለሆን እንጂ ኢህራም ላይ ስለሆን እንጂ አልመለስንብህም ወይ ማንመለስብህም ነበር ስለዚህ ዑዝር ስጠን ያንተን ስጦታ መናቃችን አይደለም ኢህራም ላይ ስለሆነ ነው ሑሩም ስለሆነ ነው አሉ ቀድም ሙህረም ሆኖ አይበሉት ቀድም ላይ ሙህረም ሆኖ በሉ ካላገዛችሁ ካልተባበራችሁ መብላት ትችላላችሁ አሉ አሁን ላይ ደግሞ አልቀበልም አሉሳቸው ለምን ምክንያቱም ሙህሪም ስለሆነ ነው የመለስንብህ አሉ በምን እናስማማው طيب على يحال ظاهر حديث ابي قتاده يا ابو قتاده حديث የሚያሳየው ሙህሪም የሆነ ሰው ከታደነ እንሰሳ እሱ ራሱ እንዳያድን እንጂ ታድኖ ከመጣ መብላት ይችላል ነው طيب ለነሱ ብሎ የሚደነው ሰውየው ለራሱ ሊበላ ማድኖ ይስጣቸው ይቻላል ነው የሚያሳየው እስካልተባበሩ ድረስ እስካላዘዙ ድረስ ለነሱም ብሎ ይደነው ለራሱም ብሎ ይደነው መብላት ይችላሉ የሚያሳያው ታዲያ ሐዲስ ያሁኑ ደግሞ የሱዓብ ኢብኑ ጀሳማ ሐዲስ ደግሞ ያደነው ሰውዬ ሐላል ነው መቼም ግን ያደነው ለሙህሪሙ ብሎ ነው ኢህራም ላይ ላሉት ሰዎች ብሎ ነው ያደነው ግን እኛ ሙህሪሞች ለሆነ አንበላም አልሳቸው ከዚህ ላይ እንግዲህ ወለማዎች ሰፋለ ኺላፋ መጡ እና አቡ ሐኒፋና አቶ አነ ሙጃሂድ ሙህሪም የሆነ ሰው ሐላል የሆነ ሰው ካደነ መብላት ይቻላል የመጀመሪያው ሐዲስ ያቡቀታደ ያመለከታልና አሉ ለራሱን ተብሎ ቢታደን ይፈቀዳል ችግር የለውም አሉ ማስረጃቸው ያቡቀታደ ሐዲስ ነው እንደገና አድኖ ሲያመጣው ለጓደኞቹ ብለህ ያደንከው ወይስ ለራስህ ነው ብለው አልጠየቁት ያገዘዋል የተባበረዋል ነው እንጂ ያሉት ለማን ብለን ያደንከው አላልቱም ስለዚህ እነዛ ሰዎች ደግሞ ተረፈ እንዲበሉ ፈቀዱላቸው ይሄ የሚያመለክተው ይቻላል ነው የሚያሳየው አሉ ይሄን ሐሳብ ብዙዎቹ የሚስማሙበት ነው እነ ጣውስ እነ ሶፊያ ሰውሪ ደግሞ ሐላል የሆነው ሰው ለሙህሪሙ ያ አዱን ያመጣው ነገር ለነሱ ብሎ ይደነው ለማንም ብሎ ይደነው አይቻልም አሉ ማስረጃቸው የሁለተኛው ሐዲስ የሷብ ኢብኑ ጀሳማ ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም አንቀበልም ብለው የሰጣቸውን ሰውዬ መልሰውበታል የማይቀበሉበት ምክንያት ደግሞ ኢህራም ላይ ነን ብለውታል ስለዚህ ለማንም ይታደል ለማን መብራት አይፈቀድም አሉ ሐላልም ሰው ያድነው አሉ እነ ኢብኑ አባስ እነ ኢብኑ ዑመር ይሄን ይዘው ሄደዋል አብዛኛው ዑለማ ግን ኢማሙ ማሊክ እነ ኢማሙ ሻፊዒ እነ ኢማሙ አህመድ እነ ኢስሐቅ የመሳሰሉት ሁለቱን ሐዲስ ለማስማማት ሞክረዋል ይላል ምን ብለው فما صاده الحلال ሐላል የሆነው ኢህራም ላይ ያልሆነው ሰው ያደነው ሲያድነው ግን ለሙህሪሞቹ ብሎ አስቦ ከሆነ ያደነው ሙህሪም ለሆነ ሰው መብላት ይከለከላል አሉ ሲያድነው ግን ለራሱ ብሎ አደነው ከዛ ባተረፈውና ሰጣቸው ሙህሪምን ቢሆኑ መብላት ይፈቀዳል አሉ በሁለቱም ሐዲስ ለመስራት የሚያስማማው ይሄ ነው አሉ وهذا القول تجتمع به ادله الفريقين ويؤيد ما رواه الامام احمد صيد البر حلال لكم وانتم حرم ما لم تصيدوه او يصد لكم ብለዋል ኢማም አህመድ ዘግብ ሐዲስ የሜዳ አደን ወይም እንሰሳ ለእናንተ ለሙህሪሞች ይፈቀዳል ሙህሪም ሆናችሁ እናንተ እስካላደናችሁ ድረስ ወይም ለናንተ ተብሎ እስካልታደነ ድረስ ይፈቀዳል ለናንተ ተብሎ ከታደነ ግን አይፈቀድም ማለት ነው ስለዚህ ያቡቀት አይደ ሐዲስ ለራሱ ሊበላን ያደነው ነው ለነሱ ባላደነው ስለዚህ ተፈቀደላቸው አሁን ነብያችን አንቀበልም የሚያሉ ደግሞ ለሳቸው አስቦ አድኖ እንዳመጣው ገብቷቸዋል ለዚያ ነው ቢያሉት ሙህሪሞች ነብረው የከለከሉት ብለው በዚያ አስማምተውታል ገብቷቸዋል አባባሌ ግልጽ ነው طيب ከገባቸው ጥሩ ቀጥሉ وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم خمس من الدواب كل كلهن فواسق يقتلن في حل والحرام قراب والحد والحداء والحداءة والعقرب والفأرة والكلب العقور العقور متفق عليه وعن عائشة رضي الله عنها أنها قالت قال رسول الله صلى الله عليه وسلم خمس من الدواب كلهن فواسق يقتلن في الحل والحرم يقتلن في الحل والحرم العقرب والحداءات والغراب والفأرة والكلب العقور متفق عليه ከአይሻ ስራቸውን አላህ ይወልላቸውና ተዘገበ ነብዩ አለይሂ ሰላቱ ወሰለም የሚቀጥለውን ተናግረዋል አሉ خمسን ማት አምስት ነገሮች አምስት ምን من الدواب ከእንስሳ ማለት ነው ደዋብ ማ ሁሉ ማይዱቡ في الارض መሬት ላይ የሚንቀሳቀሰው ሁሉ ደዋብ ይባላል ሞተር ሳይክሎችን ደባብ ይሏቸዋል መኪናዎችን ደባብ ይሏቸዋል ያው ተንቀሳቃሽ ማለት ነው ግን እዚህ ደዋብ ስንል ሩህ ያላቸው ነው ብዙ ጊዜ ሩህ ካላቸው እንስሳዎች አምስቱ ኩሉሁነ ሁሉም ፈዋሲቁ አመፀኞች ናቸው ተንኮለኞች ናቸው ሰውን የሚረብሹ ናቸው ስለዚህ ይقتلነ መገደል አለባቸው ይገደላሉ መግደሉ ይፈቀዳል ፊል ፊል ማለት ከሐረም ውጭ ወልሐረሚ ከሐረም ግቢም ቢሆን እንግዲህ ሐረም ውስጥ ያለ ነገር ዛፍ እኮ አይነቀልም ሹህ አይቆረጥም ይላል እነዚህ አምስት እንስሳዎች ግን ሐረም ውስጥ መሆኑ ከሐረም ውጭ አግንታቸው እንዳትለቋቸው ነው ከጥቅማቸው ጉዳታቸው ያመዘኑ አውሬዎች ናቸው ግን የሚገርመው እዚህ የተጠቀሱት አውሮዎች እኩል ነው ወይ መርዛቸው ወይም ደግሞ ተንኮላቸው የሚለው ነገር በደንብ እዩት አልአቅረቡ ጊንጥ ጊንጥ መቼም خير የላትም አንዳንድ ቻይና ይበላታል ይበላታል መሰለኝ አላውቅም ወልሂዳአቱ ጩልሌ ጩልሌ ታውቃላችሁ በገጠር ስጋ ይዞ እንዲበላ ሰው ይወስድ ከጅ ላይ ቀምቶ የሚወስዱ ናቸው በጣም አደጋ ናቸው በጥፊ በክንፋቸው መተው ቀምቶ የሚሄዱ ናቸው እንደ ጭልፍት ማለት ወልጉራቡ አሞራ ተቀላሹ ጥቁር ጥቁር ያለ ዘር ሲዘራ እየመጣ ዘሩን እየጮኸ የሚበላ ነው ደግሞ ገበሬዎችን ይረብሻ ዘር እየበላ ጉራብ አሉት ጥቁር በጣም ጥቁር የሆነ ነው ወልፈረቱ አይጥ ማለት ነው ያይጥን ተንኮል ያዋል ነገራችሁ ወልከልቡል አቁሩ ተናካሽ ውሻ ተናካሽ ውሻ ገራም ከሆነ ለማለት ነው የሚያሳየው ማለት በአካባቢ በጣም ሳሳት የሆነ ውሻ አለ ከተለቀቀ ሰው የማይተርፈው እንደዛ ያለ ውሻ حرم ውስጥ ነው ብለህ አልነካም እንዳትል ከመጣብህ በለው ነው እኒህ ነገሮች حرم ውስጥ ሆነው ይገደላሉ ከዛም ውጭ ቢሆን ይገደላሉ ሩሃቸው ማጥፋት እንችላለን ያለ ምንም ነገር ማለት ነው ቡኻሪና ሙስሊም ስለዚህ ኢህራም ላይ እንኳን ሆነን ነገሮች ግብ ይፈጥሩብን ካገኘናቸው መግደል እንችላለን ነው የሚያሳየው خمسون كلهن فواسق ፋሲቅ ማለት ያው ለጌታው የማይገዛ ሰው ፋሲቅ አመፀኛ ይባላል እነዚህም ለሰው ልጅ ከማመጻቸው አንፃር ፈዋሲቅ ተባሉ ፋሲቀቲን ፈዋሲቅ ፊስቅ ማለት ያው እስያ ነው መወንጀል ማለት ነበር ከተዛዝ መውጣት መንቀፍ ማለት ነው እንስሳዎች በዚህ የተሰየሙት ያው ከተለመዱ ከሌሎች አውሬዎች ለየት ያለ ክፋት ስላላቸው ይقتلነ ይገደላሉ في الحل ከሐረም ውጭ ያለው ሐላል ቦታ ወልሐረሚ ተከበረው ሐረም ግቢም ቢሆን በመካ ዙሪያ ድንበሮች አሉ በያቅጣጫው ከዚህ ግቢ ሐረም ክልል ነው ክርስቲያን መግባት አይፈቀድም እያለ የሚጻፍበት አካባቢ ማለት ነው طيب ስለዚህ ሂዳጩ ለለም ያው ቀይ ቀማች ምን እያለች ዶሮዎችን ጫጩት ብታው በገጠሩ በጣም ነው የምትረብሸው ጫጩት ዶሮ ካገኘሽ አቅፋይታ ትወስዳለሽ ይሄ ጉዳት ስላለ ነው ጉራቡም ብዙ አይነት ነው የተፈለገው ግንባረ ቦቃ የሆነው ነው ይላል ግንባረ ቦቃ የሆነው አሞራ ነው ማለት ጀርባው ላይና ሆዱ ላይ ነጭ ነገር አለበት ይላል እሺ አልፈረቱ ፈረቱ الكلب والحيوان معروف بجميع الوانه واشكاله ቀይም ሆነ ጥቁርም ሆነ ውሻ ውሻ ነው فهو يعتبر حيوانا اهليا من الفصيله الكلبيه ورتبه اللواهم جمع كلاب واكل والانث طيب አልዓቁር ፈዑል በጣም ተናካሽ እንደማለት ነው ሰውን የሚያቆስል ማለት ነው ድንበር አላፊ ማለት ነው ብዙን ጊዜ ያው እንዲህ ያሉ ውሾች በጣም ከፋሉ ያው ውሻ መቼም ለሁሉም ውሻ ነው ግን ተናካሽ ውሻ የተፈለገው እንደ እንስሳ ከብት የሆነው አይደለም ነው እነዚህ ነገሮች መግደል ተፈቅዷል ችግር ስላላቸው ሰውን ስለሚረብሹ ከጥቅም ጉዳታቸው ስለሚያመዝን ማለት ነው ማይባላ ውሻ ዝም ብሎ አድቦ ስራት ያዘው ውሻ ግን መተው ይቻላል ነው የሚያሳየው ማገድ የሌለበት ነው የሚያሳየው ሀዲስ ነው እንግዲህ ከዚህ አንፃር ተነሳው አንዳንዶቹ በዚህ አነጋገር አሁን የተጠቀሱና አውሮች መብራት አይፈቀድም የሚል ነገር ያመጣሉ ለምን ይሄው ግዴላቸው ሐረም ላይ ሆነ ውጭ ላይ መባሉ መጥፎነታቸው እንጂ ጠቃሚነታቸውን አያሳይም በሚል ነገር ነው እሺ እዚህ ጋር የአውሬን በተመለከተ ብዙ ጊዜ የሚነሳ ጥያቄ አለ ጉንዳን ነገር አስቸገረን እያሉ ቤት ላይ የሆነ አንድ ነገር ይሄ ምንድን ባለው በልበላ ምናምን የሚረብሽ ብዙ ነገሮች አሉ እነሱም ማጥፋት እንዴት ይታያል የሚል ጥያቄ ይነሳል አውሬ ሲባል የተለያየ ባህር ያለው አንደኛው ተፈጥሮ እንደው አዛ ያለው ነው የሚረብሽ አውሬ ነው እሱን መግደል ይቻላል በመግደሉም ከፋራም የለውም መህረም ቢሆን ሁለተኛው ስጋው የማይበላ የማይረብሽ አውሬ አለ ስጋው የማይበላም አይረብሽም ይሄንን መግደል አይፈቀድም ዘማን ይጣላ መግደሉ ይጣላል ግን ቢገሉት ፊዲያ ከፋራ መክፈል አያስይዝም ይላል ሌላው ለማዳ ያለ በሄ መሰላ ናም የምንላቸው ያው አርደ የምንበላቸው እንስሳዎች ማለት ነው እነሱ ያው جائز ናቸው ያው አርደ መብላት እንችላለን ዝም ብሎ መጫወቻ ማድረግ አይቻልም ሌላው የየብስ አውሮዎች አሉ ታድነው የሚበሉ እነዚህን ሐረም ላይ መግደል ክልክል ነው ኢህራም ላይ ሆኖ መግደል ክልክል ነው በኢህራም ላይ ያለ ከገደለ ያው መቀጫ አለው ነው የሚሉት ቀጥሉ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم احتجم وهو محرم متفق عليه ሐጅ ላይ ሆኖ ኢህራም ላይ ሆኖ መታገምስ እንዴት ይታያል ይፈቀዳል አይፈቀድም የሚለውን በተመለከተ ደግሞ وعن ابن عباس رضي الله عنهما ان النبي صلى الله عليه وسلم احتجم ነብያችን ታግመዋል وهو محرم ኢህራም ላይ ሆኖ ታግመዋል አስፈላጊ ሆኖ ከተገኘ ኢህራም ላይ ሆኖ ሐጅ ላይ ሆኖ መታገም ይፈቀዳል ነው የሚያሳየው መፈቀዱ ኢጅማዕ ነው ሁሉም የተስማማበት ነው ኢኽራጅ ደም ደምን ማውጣት ከጠቅላላ ሰውነታችን በሐጅ ጊዜ ተከለከለ አይደለም እጾም ላይ እያሉ ነው እንጂ ባሁን ያሰጠራ ያሰጠ የሚባለው ሐጅ ላይ ያሉ ደም ማፍሰስ ችግር የለውም ሚን محظورات الاحرام አይደለም ነው ባይሆን ስንታገም ብዙ ጊዜ ራስ ላይ የሚታገመው ራስ ላይ ደግሞ ጸጉር አለ ጸጉርን ደግሞ ሙህሪም የሆነ ሰው መላጨት ክልክል ነው እ ስለዚህ ምን ያድርግ ነው መታገሙ ወሳኝ ሆኖና ግዴታ ሆኖበት መሚዞ ከሆነ ከሆነ ቢላ ዑዝሪን ከሆነ ያለ ዑዝር ከሆነ حرام ነው በዑዝር ከሆነ ይፈቀዳል ባይሆን ይፈቀድ እንጂ መራጨቱ ፊዲያ አለበት ለኢዛለት الشعر ጸጉር ስላስነስ ስላነሳ ስለላጨ የታገመባትን ቦታ ብትሆን እሷን ኢህራም ላይ ያለ ለመታገም እንዲመች ብለው ካስላጩት ያው መቀጫለው ነው መቀጫው ይመጣላን ኢንሻአላህ ምን ያህል እንደሆነ በግልጽ ሐዲስ ስለሚያመጣው ችግር የለም وقد نبه الحديث على قاعده شرعيه وهي ان محرمات الاحرام من الحلق وقتل الصيد ونحوها تباح للحاجه አውሬ መግደል አይቻልም አውሬ ማደን አይቻልም መላጀት አይቻልም የሚባለው ሁሉ ያለ ዑዝር ማለት ነው በዑዝርማ ከሆነ የበከተ መብራት ይበቃል እንዴ እንኳን መሐረም ሆኖ ይሄን ነገር መስራት ስለዚህ ከመታገም አለበት ብሎ ሐኪም ከወሰነ በኢህራም ላይ ያለ ቢታገም ምንም ችግር የለም ነው ቀጥሉ وعن كعب بن عجرة رضي الله عنه قال حملت إلى صلى الله عليه وسلم والقمر يتناثر على وجهي فقال ما كنت أرى الوجع بلغ بك ما أرى أتجد شاة قلت لا قال فصم ثلاثة أيام أو أطعم ستة مساكين لكل مسكين نصف ماء نصف صاع متفق عليه وعن كعب بن حجرة رضي الله عنه أنه قال حملت إلى رسول الله صلى الله عليه وسلم والقمل يتناثر على وجهي فقال ما كنت ما كنت ارى الوجع او ارى الوجع بلغ بك ما ارى اتجد شاتا قلت لا قال فصم ثلاثه ايام او اطعم سته مساكن لكل مسكين نصف صاع طيب كعب بن عجره يتبالو سو من دين ميلو حملت توسركو ينميلو تامو ያው በቃሬዛ ነገር በመሸከም ነገር ተሸክመው ወሰዱኝ ወይም ደግሞ ደጋግፈው ወሰዱት እጅና እግሩን ይዘው ሊሆን ይችላል አላየህ ገፋፍተው ወሰዱኝ ለማለት ነው ሆሚልቱ ለመገፋፋትም ይሆናል ተሸክመው ወሰዱኝ ለማለትም ያስኬዳል ያው እመሙ ጠንቶበት በመምክንያት በራሱ መሄድ የተሸከሙት ይመስላል ተሸከሙኝ ይያሉ ተሸክመው ወሰዱኝ ይያሉ ሆሚልቱ ማለት ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ነብያችን ወሰዱኝ እንዲያውት ነው ወልቀምሉ ቅማሉ በጣም በስቶ ቅማል ተገላችሁ ልብስ ካልተቀያየረ ሁልጊዜ አልባውል ካልታጠበ ይቀምላል ቅማሉ ሲበዛ እንደ ቷን ይፈላል ይፈላና ዘባሰ በየልብስ ተሰግስጎ ሰውየውን ሊያደክመውም ይችላል ደግሞ ይመጣሉ በጣም ወልቀምሉ ቅማሉ የተናተሩ እየተንጠበጠበ ነው የሚለው አላ ወጂ በፊቴ ላይ የራሱ ጸጉር ኮኑ ራሱ ጎፍሮ ያው እንደምታውቁት የሐባ ማን የሽፍታ ያው ጎፍረለ እንደዛ እነሱም ከሩቅ ቦታ ወደ حرم ሲመጡ ብዙ ጊዜ ፈጅባቸዋል ወር ሁለት ወር ፈጅባቸዋል ስለዚህ የዛ ጊዜ እንደዛ ይሆናሉ ቅማል ሁሉ ይዛቸዋል ማለት ነው فقال ነብያችን አለይሂ ሰላቱ ወሰለም አሉ ነው የሚለው ምን አሉ فقال ما كنت ارى الوجع بلغ بك ما ارى امامك አሁን አለበት ደረጃ ደርሷል ብዬ ምገምተህ አልነበረም ማ ኡራ ነው መጀመሪያው ማ ኩንቱ ኡራ ነው አራ አይደለም ما كنت ارى الوجع بلغ بك ما ارى ዝጋ አራ ኦራ ከሆነ አዞኑ ማለት ነው አራ ከሆነ ማየት ነው የሚሆነው ዶማና ለውጣላችሁ ለውጥ አላቸው ማኩንቱ አልነበርኩም ኦራ بمعنى اظن ምጥራጥር ምገምት አልወጃ አመምን በለገ ቢከ ባንተ ላይ ደርሷል ብዬ ማአራ አሁን በማየው ደረጃ ደርሷል ብዬ ምገምት አልነበርኩም ይገርማል አሉ እንደዚህ ቅማል አርክሞሃል እንደዚህ ጎርቶሃል ጉር ነው በጣም አሉ አተጅዱ ሻተን ፍየል ታገኛል አታገኝም አሉ ወንጀሉ ከመስራት በፊት እንደው ብትላጨው መቀጫለና ፍየል ማግኘት ይችላል አትችልም ሲሉት ቁልቱላ ከየት አባቴ ያመጣለሁ አለ የለኝማ خلاص ላጨውና ከዚህ ችግር ተገላገል ከዛም ፈሱም ሰላተታ አያም አሉ ሶስት ቀን ጾም መቀጫ ወይም ከፋራ ከፋራ 3 ቀን መጾም ነው አሉ አው አጥዕም ስተተ መሳኪን ወይም ስድስት ምስኪን አብላሉት ስድስት ምስኪን ማብላት አለብህ እንደተማ ማበላው ምን ያህል አብላቸው ሲላቸው ለኩል ምስኪን ለእያንዳንዱ ምስኪን ንሱ ሰዓት አበላለህ ማለት ነው የቁና ግማሽ አንድ ሰዓ ስንት ኪሎ ነው አንድ ሰዓ ሁለት ተኩል 3 ኪሎ 3 ኪሎ ብለን እንሰደው ያው ሁለት ከ75 ይላሉ 3 ኪሎ ብለን ብንወስደው የ3 ኪሎ ግማሽ አንድ ኪሎ ከግማሽ ማለት ነው ንሶሶ ሰዓት ያንዳንድ ሰው አንድ ኪሎ ከግማሽ አንድ ኪሎ ከግማሽ ለስድስት ሰው ሲያከፋፍለው ስንት ይመጣል 6 ኪሎ እንደገና ግማሽ ግማሽ 9 ኪሎ ሆነ ማለት ነው ታየ ይሄን ይሰጣል ወይም ደግሞ አንድ ማብላት ነው እነሱ በጊዜው የሚመድቡት በዚህ መልኩ ስለሆነ ነው ያው ምስኪን ማብላት የተፈለገው ዝሮ ዝሮ አንድ ምስኪን ሊያጠግብ የሚችለው ምን ያክል ነው አንድ እንጀራ ሁለት እንጀራ እንደምንለው እነሱ በዛ ጊዜ የሚያውቁት በዚህ በሷ ነው طيب متفق عليه بخاري مسلم ስለዚህ محظورات الاحرام احرام ላይ መስራቱ የሚከለከሉ ነገሮች ሁሉ የሰራ ሽቶ የተቀባ ምን ያለ ምን የምንለው መቀጫው ምንድነው ይሄ ነው ሶስት ቀን መጾም ወይም ስድስት ምስኪን ማብላት ማለት ደም የማያስወጅበው ላይ ነው ደም የሚያስወጅብ ደግሞ ከባድ ከባድ ወንጀል የሚባሉ አሉ ኢህራም ቦታን አልፎ መሄድ አለመላጨት ሳይላጭ ሲቀር ወይም ደግሞ ሳይላጭ የሆነ ግንኙነት ካደረገ ወዘተ የሚባሉ ነገሮች አሉ እነዛ ላይ ያወርድ ያለበት ከዛ ዝቅ ያሉት ግን እንዲያሆኑ ሽቶ መቀባት ስፍ ያለው ልብስ መልበስ ጸጉር መላጨት ከተፈጠረ መቀጫው ይሄ ነው አይነገረም ሶስት ቀን መጾም ወይም ስድስት ምስኪኖችን ማብላት ለእያንዳንዱ ምስኪን አንድ ኪሎ ከግማሽ ማለት ነው فمن كان منكم مريض القران የሚለው በሽተኛ የሆነ አው به አደም الراس ወይም ራሱ ላይ ችግር ተፈጠረ ቅድም እንዳልነው ዋግምት የሚያስፈልገው ወይም ደግሞ ራሱን ለመላጭ የሚያስገድ ነገር መጣ ይላጭና ففديه من صيام او صدقه او نسك ምርጫ አለው አሉ ምርጫ ነው ይሄ በቅደም ተከተል አይደለም ወይ ሶስት ቀን ወይም ደግሞ ስድስት ምስኪን ማብላት ወይም ፍየል ማረስ ንሱክ ማለት ቁል ኢነ ሶላቲ ወኑሱኪ ወመህያ ወኑሱኪ ማ ذبح ማለት ነው ብለና ማረድ አንድ ፍየል ጋር ይመረጣል ግዳጅ ግን አይደለም ምርጫ አለው ወይም ሶስት ቀን መጾም ወይም ስድስት ምስኪን ማብላት ማለት ነው ስለዚህ ኢንሻአላህ ተዓላ ሚን محظورات الاحرام ዛሬ ተቃቀስናቸው ነገሮች ናቸው ግን እኛ አሁን የተቀስናቸው ሌሎችም ካሉና ያለን ሰዓታችን እያለቀ በመሆኑ እዚህ ጋር እናቆማለን ማለት ነው وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله